السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء وخيار المرسلين سيدنا وحبيبنا محمد الصادق الوفي الأمين وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد ውድ እህቶች፣ ውድ እናቶች፣ ውድ ልጆቼ፣ ወንድሞች፣ እህቶች፣ አባቶች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ ምርጥ ምክሮች ለውድ እናትና እህቶች ዛሬ የመረጥኩላችሁ አዛ ላይ ሙሲባ ላይ የሚታዩ ስህተቶችንና የሚታዩ ገለጦችን አብረን እንድንመካከርባቸው ዛሬ መርጨላችኋለሁኝ። ሰዎች በታዕዚያ በሙሲባ ጊዜ የተለያዩ ነገሮችን ሊፈጽሙ ይችላሉ። ነገር ግን እኛ ሙስሊሞች ነቢያችን አለይሂ ሰላቱ ወሰላም ከመከሩን፣ ካስተማሩን፣ ካስጠነቀቁን ውጭ ልንሆን አይገባም። أبو موسى أبو موسى الأشعري رضي الله تعالى عنه وأرضاه نبي صلى الله عليه وسلم عنده بلوال بلونال عزاء لا የታየ ነገር ምን አሉ? أنا بريء من الصالقة والحالقة والشاقة አነ በሪኡን እኔ ንጹሕ ነኝ የለሁበትም እኔ አላውቅም ማንን ያቺ ድምጿን ከፍ አርጋ የምታለቅሰውን ሴት ከሷ ነገር ነፃ ነኝ የለሁበትም ጮቷን አልቀበልም አልሓሊቀቲ የምትላጨዋን ጸጉሯን የምትላጨውን ቆንጆ የጸጉር የነበራትን ባሏ ሲሞት ወይ ደግሞ ልጇ ሲሞት፣ ወንድሟ ሲሞት፣ አባቷ ሲሞት ብጥስ አድርጋ ትጥለዋለች። ወሻቀቲ የምትቀደውን ልብሷን የምትቀደውን እጅየዋን እንደዚህ ገብታ እንደዚህ አንገትየዋን ይዛ እንደዚህ ስንጥቅ የምታረቅ ቀሚስዋን እነዚህ ሶስቱ እኛ ጋር አሉ። ፋሊቃ ማለት ድምጿን ከፍ የምታደርግ ማለት ነው። ሙሲባ ሲሆን ሰው ሲሞት፣ ህፃን ሲሞት፣ አዋቂ ሲሞት ማልቀስ የተለመደ ሆኗል። ሱብሓነላህ ድሮ ድሮ ተው የሚል የሚቆጣ ብዙ ሰው ነበረ። አሁን ግን ሰው ሲሞት እንደውም አለማልቀስ እንደ ነውር ሆኗል ይሉናል። በቅርብ ጊዜማ እንዲያውም ግድ አልቅሱ እየተባለ ማልቀስ የማይፈልገውን ሰውን እስከሚያልቅስ እስከሚባል ድረስ ኢትዮጵያ ውስጥ የተሰበከበት ወይም ትዕዛዝ የተሰጠበት እንዲያውም ያላለቀሰ እንደ ተቃዋሚ ተደርጎ የተቆጠረበት ሁሉ ጊዜ ነበረ። አሁን እኮ በቅርብ ጊዜ ነው። እስልምና ግን ቀብለ አልፍ አርበዑሚያ ወሰላሲን ወአርበዒን ነቢዩ ሰለላሁ ዐለይሂ ወሰለም ሰው ሞተብኝ ብላ ጩሃ የምታለቅስ፣ ሰው ሞተብኝ ብላ ጸጉሯን የምትላጭ፣ ሰው ሞተብኝ ብላ ልብሷን የምትቀድ እኔ ንጹህ ነኝ ከሷ አሉ። ከታላላቅ ወንጀሎች መካከል አንዱ ነው። بن مسعود መስዑድ الله ተዓላ አንሁ ምን ብለዋል? ليس منا من ضرب الخدود وشق الجيوب ودعا بدعوى الجاهلية كان قاعد اللم من ضرب الخدود ጉንጩን የሚመታ ፊቱን የሚመታ طوى طوى طوى ጧ ጧ ጧ ወሸቀል ጅዩብ يمي የሚቀዱ ወደዓ ቢዳዕወ ልጃሂልያ በመሀይሞች ጥሪ ጥሪ የሚያደርግ ዋ ጀበላ ዋ ምናምን እያሉ ነበር። ይኸው ሄደ ይኸው ሄደ እያሉ አልቃሽ ጠርተው የሚያስለቅሱ ጀግናው፣ ተኳሹ፣ ተኩሶ የማይስተው ሀብታሙ፣ ቸሩ እያሉ ሟቹን የሟቹን ምንነትና ማንነት እያስታወሱ የሚያለቅሱ ሰዎች የጃሂልያ ልቅሶ የጃሂልያ ሮሮ የሚያማርሩ ይባላሉ። እነዚህን ነቢዩ ሰለላሁ ዐለይሂ ወሰለም ከኔ አይደሉም ብለዋል። እንግዲህ የፊተኛው ሶስት የኋለኛው ደግሞ ምን ጨመረ? ضرب الخدود እና دعوة بدعوة الجاهلية አምስት ነገሮች ናቸው። ፊታቸውን የሚመቱ ምናልባት አሁን ላይኖሩ ይችላሉ። ልብሳቸውን የሚቀዱም ላይኖሩ ይችላሉ። ጸጉራቸውን የሚላጩ አይጠፉም። ድምጻቸውን ከፍ የሚያደርጉ ግን እንዲያውም ተባብሰዋል ማለት ይቻላል። የጃሂልያ መፈክር ይዘውማ ተውት። አሁንማ ፌስቡኩ፣ ዋትሳቡ፣ ቴሌቪዥኑ፣ ሬዲዮ ሆነ እኮ ሰው ሲሞት የሚለቀሰው የሚገርም ነው። ኡሳመት ብኑ ዘይድ ረዲየላሁ ተዓላ አንሁ ነቢዩ ጋር አለይሂ ሰላቱ ወሰላም አንድ ቀን ቁጭ ብለን አንዲት ልጃቸው ከሴቶች ልጆቻቸው አንዷ ልጄ ታሟልና ለሞት አፋፍ ደርሷልና ሊሞትብኝ ነውና ኑልኝ ብላ ላከችባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለመልእክተኛው ሂድና አላህ የሰጠውም የወሰደውም የሱ ነው በላት እኛ ብንመጣ ምንም ልናደርግልሽ አንችልም ነው ማለት ነው እና ሶብር አድርጊ እሕቲሳብ አድርጊ ታገሽ ብለውሃል ብለውሻል ብለህ ንገር አሉት መልእክተኛው ተመልሶ ሄዶ እንዲህ ይሉሻል ብለው ብሎ ነገራት ሱብሓንላህ ልጅቱ በጣም ተቆጥታ እንዴት እንዲህ ታደርጋላችሁ ወላሂ መምጣት አለባችሁ ብላ ካልመጣችሁ ብላለች ብላ መልእክት ላከች ነቢዩ ዓለይሂ ሰላቱ ወሰላም እንግዲህ ያው በመልእክት አልሆነም በሚል ሄዱ አብሮ ሳዕድ ብን ዑባዳ ሙዓዝ ብኑ ጀበል እኔም አብሬ ሄድኩኝ ይላል ኡሳማ ነቢዩ ጋር አለይሂ ሰላቱ ወሰላም ልክ እንደደረስነ ልጁን አንስታ ያ ሰከራተል የያዘውን ልጅ እያጣጣረ ያለውን ልጅ ሰጠቻቸው። እቃ ውስጥ እንዳላርጋ እንደዚህ ሳህን ላይ እንዳላርጋ አይናቸው እርግፍ አለ እንባው የረሱል ሰለላሁ ዐለይሂ ወሰለም ሰዕድ ምን አላቸው ያ ረሱላላህ ማ ሃዛ ምንድን ነው ይሄ እርስዎም እርስዎም ያለቅሳሉ እንዲህ ከእርሶ ይሄ ይጠበቃል እንዴ ማለቱ ነው። አዎ ይሄማ አላህ በባሮቹ ልብ ውስጥ ያደረገው ነው። አላህ የሚያዝንለት እኮ የሚያዝኑትን ሰዎች ነው። ሰዎች ሲያዝኑ የሚመጣባቸው ከአቅማቸው በላይ ሆኖ የሚያመልጣቸው ነው ይሄ እንባው። ከዚያ በሌላ አብዱላህ ብን ዑመር በወሩት ሐዲስ ደግሞ አላህ ስብሓነሁ ወተዓላ በአይን መፍረጥ በአይን በእንባ በመውረድ አይቀጣም፣ በልብ ማዘንም አይቀጣም። የሚቀጣ በዚህ ነው አሉ። በዚህ በምላስ አውጥተህ በምትናገረው ነው፣ በምላስ አውጥተሽ በምትናገረው ነው የምትቀጨው። ብዙውን ሴቶች በጣም ነው የምታለቅሱት። በጣም ነው የምትጮሁት፣ በጣም ነው ድምፅ የሚወጣው ሴቱ። ኧረ እባካችሁ ሙስሊም ሴቶች ልታቆሙ ይገባል ይሄን ነገር። ዘይነብ ቢንቱ ረሱልላህ ሰለላሁ ዐለይሂ ወሰለም የሞተችለት ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢያኩነ ወነዒቀ ሸይጣን የሰይጣንን እንጉርጉሮና የሰይጣንን شوفت عقوم تتنققوا إنه مهما كان من العين والقلب فمن الله عز وجل ومن الرحمة كلبنا كعين كهنا كالله النا كأزنتي متانا ميهونو بج بملاس ميبال نقرقن بج بموراجس من مالت مقدد منامن كهونا ممتات كهونا ملاس مجوه كهونا يا عنا والو نبي صلى الله عليه وسلم خالد بن الوليد رضي الله عنه بموثبت جزي بني المغيراوات سيتوش يا خالد بيت سبوش تسبسبو مالك أسجمره يبكين عليه عمر بن الخطاب رضي الله تعالى عنه دعهن يبكين على أبي سليمان أبو سليمان يبالك خالد بخالد لا تواتشو يا يعني ما لم يكن نقع أو لقلقة በላያቸው ላይ አቧራ መርጨት አፈር መርጨትና ለቅለቃ እስከሌለው ድረስ ድምፅ እስከሌለው ድረስ ድምፅ ሳያወጡ ሳይወራጩ አቧራ ላይ ሳይንከባለሉ አፈር ሰውነታቸው ላይ እየረጩ ካልጮሁ ሌላውን ማዘናቸውን ተዋቸው፣ ያልቅሱ፣ ይውጣላቸው አሉ። ያው የሙሳን ሐዲስ አይተናል። በሪኡ ምን ሳሊቃ ወልሓሊቃ ወሻቃ ብለው ኢማሙ ልቡኻሪ እና ኢማሙ ሙስሊም በዘገቡት ሐዲስ መኒሐ ዐለይህ የተለቀሰበት ሰው ዑዝበ ዩዓዘቡ ቢማኒሐ ዐለይህ ባለቀሱበት በተለቀሰበት ያህል ይቀጣል ተብሏል። ሱብሓነላህ እኔ ሞትኩኝ እኔ አልቅሱልኝ አላልኩም። የሚያለቅሱ ዘመዶች እኔን እያስቀጡ ነው ያሉት። ስለዚህ ጥንቃቄ ያስገባቸው ያስፈልጋቸዋል ማለት ነው። አርበዑ ፊ ኡመቲ ሚን አምሪ ልጃሂልያ አራት ነገሮች እኔ ኡመቶች ውስጥ የጃሂልያ ተግባር የሆኑ ላ የትሩኩነሁና ህዝቡ አይተዋቸውም። የጃሂልያ ተግባሮች አራት ነገሮች አሉ፣ አይተዋቸውም። እሱ الفخر في الأحساب በዘር መፎካከር እኔ የገሌ ዘር ነኝ እኔ የገሌ ዘር ነኝ እኔ የገሌ ዘር ነኝ እያለ ከፍ ከፍ ማለት ወጣኑ ፊል አንሳብ በዘር ማነወር በዘር ማንቋሸሽ والاستسقاء بالنجوم ኮከብ ቆጥሮ ዝናብ ይመጣል ማለት ወኒያሓ መጮህ ሰው ሲሞት ማልቀስ ምሾ መምታት አሳሊቃ ያሉት النائحة إذا لم تتب قبل موتها በሞቱ ሰዎች ላይ ምሾ ስትመታ የነበረች ሴት ከመሞቷ በፊት ካልቶበተች የቂያማ ቀን ስትቀሰቀስ የካትራሜ ሱሪ ለብሳ የደረመን የደረመን ቀሚስ ለብሳ ትነሳለች። በጣም አደገኛ ወንጀል ነው። ኑዕማን ብኑ በሺር ረዲየላሁ ተዓላ አንሁ አብዱላህ ብኑ ረዋሃ ኢግማእ በሽታ ያዛቸውና ይላል ኢግማእ በሽታ ይዟቸው አውድቅ ነገር ይዟቸው እዚያ አቅላቸውን ስተዋል ብላ እህቲቱ ማልቀስ ጀመረች። ምን እያለች ዋ ጀበላ ዋ ፉላን ዋ ፉላን እያለች ወይኔ ጀግናው፣ ጋራው፣ ሰማዩ፣ ጉልላቱ እያለች ታለቅሳለች ለወንድሟ። ሲድን ሲመለስ ምን አለ? አንድም ነገር አንቺ አትናገሪም ነበረ። የሆኑ አካሎች ይዘው እንደዚህ ነበርክን እያሉ በጥያቄ እያፋጥጡኝ ነበረ ኢላ ቂለ ሊ አንተ ከዛልክ አንተ እንደሱ እያለ እያሉ ሲጠይቁኝ ነበረ ሲላት ጊዜ ሲሞት ምንም ሳታለቅስ ቀረች። እናቶቻችንና ወንድም እህቶቻችን ወንድሞቻችን በማልቀስ ሰዎችን የምናስቀጣ መሆናችንን ብናውቅ እናቶቻችን ሲሞቱ፣ አባቶቻችን ሲሞቱ፣ ሚስቶቻችን ሲሞቱ፣ ባሎቻችሁ ሲሞቱ ስንሞት አታለቅሱም ነበር። ያስቀጣል። ዩዓዘቡ ቢማ ኒሐ መይተ ዩዓዘቡ ቢማ ኒሐ በተለቀሰበት ቁጥር ይቀጣል። አታልቅሱበት። ያው በተለቀሰ በተ እንትን ባለ ይቆጣል የሚለው ነገር ይቀጣል የሚለው ነገር አደራ ካለ እሱ በህይወቱ እያለ ዝም ካለ በህይወቱ እያለ ዝም ካለ ነው እንጂ እሱ አደራ ካላለ፣ አልቅሱልኝ ካላለ፣ ሰርግ እንዳታደርጉብኝ ልቅሶይን ካላለ፣ በየቦታው እየሄደ ብድር ያወጣ ካልነበረ ዝም ብሎ ይቀጣል ማለት ይከብዳል የሚሉ ዑለማዎች አሉ። ግን አስጊ ነው። ነቢዩ ዓለይሂ ሰላቱ ወሰላም ልጃቸው ኢብራሂም በሞተ ጊዜ ምንድን ነው ይሄ እንባቸው ሲረግፍ ምንድን ነው ያ ረሱላላህ ሲሏቸው ኢነ ልዓይነ ተድማዕ ወልቀልበ የሕዘን አይን ታነባለች ልብ ያዝናል ወላ ነቁሉ ኢላ ማ የርዳ ረቡና ወኢና አላ ፍራቅከ ያ ኢብራሂም ለመሕዙኑን እኛ ጌታችን አላህ የሚወደውን ነገር እንጂ ዝም ብለን አንልም እኛም ኢብራሂም ከአንተ በመለያታችን በጣም አዝነናል አሉት። እንደዚህ ያለው ነገር አያስለቅስም፣ ግን አያስቀጣም። ግን ያዙ ይልቀቁኝ፣ ጩኸት፣ ጭፈራ ይመስል በእጅ በእግር መወራጨት አላህ ስብሓነሁ ወተዓላ ዘንዳ ከፍተኛ ነው፣ ቅጣቱ ነው። አዳ መሰበር አለብን ማለት ነው። በእጅ አዙር አይደል? በህዶ ታዲያ ሰው ይሰብር የለ ምን ምን አደረገ ማለት ነው። እንሶብር የል ምን ችግር አለው? ሄደ ሄደማ እንኳን የአንተ አባት የአንተ እናት አይደለም ነቢዩም አለይሂ ሰላቱ ወሰላም ሙተው ሰው ሶብሮ የለም። ግን ሶብር ማለት ትክክለኛው የሶብር ዋናው ቦታውና ሰዓቱ መጀመሪያ ሲሰማ ነው። ኢነመ ሶብሩ ዒንደ ሶድመቲል ኡላ ትዕግስት ማለት የመጀመሪያው ነገር ላይ ነው። የመጀመሪያው ሰዓት ላይ ነው። ስትሰማ ገና ሲነገርህ ስታውቅ ኡሙ ሰለማ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ አሉ። ሙሲባ ሲደርስበት፣ ሰው ሲሞትበት፣ የሆነ ችግር ሲያጋጥመው ኢና ሊላሂ ወኢና ኢለይሂ ራጅዑን اللهم أجرني في مصيبتي واخلف لي خيرا منها قال آجره الله في في مصيبتي وأخلف له خيرا منها مصيبات در سبت يا ربي بمصيبة إلي أجر كفلين كسوية شعلة كفلين بلو تكاين بلو دعاء در رجسو الله بمصيبة إلي أجر ستوال بات أفابت دمو يتكوال آلو ከዚያ ሙሲባው ደረሰብኝ አሉ። ይህንን ትምህርት ሰምቼ ነበረ ከሳቸው ቀደም ብዬ አቡ ሰለማ በሞቱ ጊዜ አላሁማ አጅርኒ ፊ ሙሲበቲ ወክሉፍ ሊ ኸይረን ሚንሃ ብዬ ዱዓ አደረግኩኝ ሱናውን ለመተግበር ብቻ ብዬ እንጂ ከአቡ ሰለማ የተሻለ ማን ይመጣል ብዬ አስብ ነበር አሉ። በኋላ ኢዳዬን ሲጨርስ ነቢ ከቻሉ አቡበክር ይጠይቀኝ ይሆን ዑመር ይጠይቀኝ ይሆን ነው እንጂ የማስበው ነብዩ صلى الله عليه وسلم ይጠይቁኛል ብዬ አላሰብኩም። ነቢዩ صلى الله عليه وسلم ላኩብኝ። ከዚያ በኋላማ ያ ያደረግኩት ዱዓ መቀበሉን አወቅኩኝና ነቢዩ صلى الله عليه وسلم ሸርጥ ማስቀመጥ ጀመርኩኝ። መሸረጥ አስቀመጥኩኝ criteria። አረ በፍጹም እኔ አልሆንም አንቱ ጋር። አንደኛ ቀናተኛ ነኝ፣ ሁለተኛ እኔ ልጆች አሉኝ፣ በእርስዎ ላይ ሸክም ይዤ መምጣት አልፈልግም። ስለዚህ በእኔ ለአንቶ አልሆንም አልኳቸው። እሳቸው ቀናትሽን ዱዓ አደርግልሻለሁ የልጆቹ ጉዳይ ታዲያ አንቺን የማመጣው እኮ የወንድሞችን ልጆች ለማሳደግ ነው። ስለዚህ የወንድሞች ልጆች ናቸው። የአቡ ሰለማ የጡት ወንድማቸው ነውና የእሱን ልጆች ላሳድግ ነው አሉኝ ይላሉ። اللهم عندك أحتسب مصيبتي فأجرني فيها وابدل لي بها خيرا منها ብላችሁ ዱዓ አድርጉ። ያው ከኡሙ ሰለማ የተወራው ሪዋያ ነው። በተለያየ መልኩ ተወርቶ ይኸው ነቢዩ ሰለላሁ ዐለይሂ ወሰለም መጡልኝ ዱዓ ባረኩበት መሰረት ነው የሚለው። ولأبي داود الميت إذا أصاب أحدكم مصيبة إذا أصاب أحدكم الميت فقولوا خيرا خير تناقروا أتمروا إذا حضرتم المريض أو الميت ودتام مسوى ومن وتاط قبل ست درس خير نقرن مورات فإن الملائكة يؤمنون على ما تقولون መላይኮች እናንተ የምትሉ ነው የሚያወሩት። የታመመ ሰው ስትዘይሩ ሂዳችሁ ቁሉ ኸይረን ኸይር ነው መናገር ያለባቸው። የሞተን ሰው ታዕዚያ ላይ ስትቀመጡ ቁሉ ኸይረን ኸይር አውሩ። قالت فلما مات ابو سلمة اتيت النبي صلى الله عليه وسلم فقلت يا رسول الله ان ابا سلمة قد مات قال قولي اللهم اغفر لي وله واعقبني منه عقبى حسنه باي ابو سلمة موت بيت نغراچو للنبي صلى الله عليه وسلم من قالوا لسم لن يمارين ማረን ያላህ ብለሽ ከሱ የተሻለ ተክልኝ ተካልኝ መልካም ነገር ጥሩ ነገር ተካልኝ ብለሽ ዱዓ አድርጊ አሉኝ የተተካው ታዲያ ማን እንደሆኑ አያችሁ ነብዩ ሰለላሁ ዐለይሂ ወሰለም ነበሩ ሰው የሞተበት ሰው ልጅ የሞተበት ሰው አላህ ስብሓንሁ ወተዓላ የሚተካው ነገር ብዙ ነገር አለ ባል የሞተባት ባል ይተካታል፣ ሚስት የሞተችበት ሚስት ይተካዋል። አባት የሞተበት ከአባት ያላነሰ ወንድም አላህ ይሰጠዋል። ተንከባካቢ አላህ ይሰጠዋል። አንድ ሙስሊም ሶስት ልጆች ከሞቱበትና ከታገሰ ሳት አይነካውም። ያው ተሒለተል ቀሰም ለመሐላው ማለፊያ ያህል እንጂ ሱብሓነላህ ወኢን ሚንኩም ኢላ ዋሪዱሃ ብሎ የተባለውን ያህል ለማለፍ ካልሆነ በስተቀር እሳት አይነካውም። ኢማሙ አልቡኻሪ አቡ ሁረይራ ረዲየላሁ ተዓላ አንሁ እንዲህ ብለዋል ነቢዩ ብለው ነግረውናል። يقول الله تعالى ما لعبدي المؤمن عندي جزاء إذا قبضت صفيه من أهل الدنيا ثم احتسبه إلى الجنة الله سبحانه وتعالى ለሙእሚን ባሪያዬ ኔጋ ክፍያ የለውም የሚወደውን ነገር መርጬ ከወሰድኩበት በኋላ ከታገሰ ጀነት እንጂ ኢዛ ቀበድቱ ሰፊየሁ ሚን አህሊ ዱንያ ثم احتسبه إلى الجنة በሌላ ሐዲስም ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን በጣም ያዘኑ ሁነው ቁጭ አሉ። ከዚያ ብዙ ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ይህንን ሐዲስ ነገሩን ይላሉ። አነስ ብኑ ማሊክ ቁራዎቹ በሞቱበት ጊዜ የዘይድና የዘይድና የሶሓባዎች የሞቱ ጊዜ መጀመሪያው ዘይድና ዘይድ ብኑ ሐሪሳ አብዱላህ ብኑ ረዋሃ ጃዕፈር ብኑ አቡ ጣልብ የተገደሉበት ሶስቱ መሪዎች አልቀው ከዚያ በኋላ ካሊድ ህዝቡን የመራበት የሙታ ዘመቻ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ሀዘን ላያቸው ላይ እየታየ ነበር ተቀምጠው የነበሩት። አነስ ብኑ ማሊክ ደግሞ ምን ይላሉ? ቁራዎቹ ሰባ ቁራዎች በተገደሉበት ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም የዚያን አይነት ቀን አዝነው አይቻቸው አላቅም ይላል። በጣም አዘኑ። ማዘን በቃ ያስቀጣል ብሎ መጨናነቅ አስፈላጊ አይደለም። ግን አንዳንድ ሰው ትንሽ ሀዘን ከመጣበት አፉ ነው የሚከፈተው። ይሄ በጣም አደገኛ ነው። ልቅሶ ክልክል ነው። አትጩሁ፣ ሷሊቃ፣ ሐሊቃ፣ ሻቃን አላውቅም ብለዋል። ይሄ የሚበዛው በሴቶች ስለሆነ ነው። ሴቶች ምክንያቱም ሶስት ቀንም ሁለት ቀንም አራት ቀንም አሳምንትም ወርም አንዳንዱማ ሁልጊዜም የሚያለቅሱ ነበሩ። እንዴ ሊቀሩ ነው? ሌላ ከሞት ሊቀሩ ነው? ይታሰባል። ለማንም ሆኖ የማያውቅም እኮ። ስለዚህ ዛሬ ምናልባት ባልጨርሰውም ከሞላ ጎደል በሀዘን ላይ ያሉትን አንዳንድ እህትና እናቶች ልጆች የሚሳሳቱባቸውን ነገሮች ለማንሳት ሞክሬያለሁ። እነዚህና መሰሎችን በመቆጠብ አላህን ስብሓነሁ ወተዓላ እንዳናስቀይመው ከአላህ ውዴታ እንዳይጠፋብን እንዳንርቅ ልንጠነቀቅ ይገባናል ለማለት ነው። جزاكم الله خير والسلام عليكم ورحمة الله وبركاته خلصنا من نسائمها الثمينة بني قومي إلى القرآن هبوا نعش أبدا قرونا آمنين نعش أبدا قرونا